الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين الصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته من برادة أنا أما إيه؟ بسم الله الرحمن الرحيم وعن عائشة رضي الله تعالى عنها أن أم حبيبة بنت جحش شكت إلى رسول الله صلى الله عليه وسلم عائشة رضي الله تعالى عنها من تلمنا لك أن أم حبيبة بنت جحش أم حبيبة بنت جحش ሸከት ኢላ ረሱልላሂ ሰለላሁ ዐለይሂ ወሰለም ወደ ነብዩ ኡኡታ ቀረበች፣ አደመ ስለ ደም ስለተፈጠረው ደም ስለሚፈሳት ደም ለነብዩ ዐለይሂ ሰላቱ ወሰላም ሁክም እንዲሰጧት ሸቀጥ ወኡታ ቀረበች ማለት ሁክም ጥየቃ ፈትዋ ጠየቀችን ማለት ነው። በጣም ደም እያጠቃኝ ነው ያ ረሱላህ፣ በምን አይነት መልክ ላስበው ሀይድ ነው ወይንስ ምንድን ነው ብላ ነው የጠየቀቻቸው። ነብዩ አለይሂ ሰላቱ ወሰላም ፈቃል እንዲህ አለ ኡምኩቲ ተቀመጪ ቀድረማ ካነት ተሕቢሱኪ ሐይበቱኪ ካሁን በፊት ሀይድ ሲገድብሽ የነበረ የነበረውን መጠን ያክል ጊዜ ተቀመጭና አሳልፊ ያሏት ነብዩ አለይሂ ሰላቱ ወሰላም ثم اغتسلي ከዛም በኋላ ገላሽን ታጠቢና ያው ሶላትሽና ጾምሽን ቀጥይ ያሏት ነብዩ አለይሂ ሰላቱ ወሰላም መጀመሪያ ምንድነው አደትን ነው የነገሯት ካሁን በፊት ይህ በሽታ ደም ከመምጣቱ በፊት የነበረውን ቀን ያክል በሂሳብ አስቀምጠሽ እሱን ተጠቀሚ ያሏት ነብዩ አለይሂ ሰላቱ ወሰላም። ያጋጣሚ በየወሩ ወይ ስድስት ቀን ወይ ሰባት ቀን ታይ ነበር። አሁን መደዳውን ደም ከሆነ ወይንም ደም የሚፈሳት ከሆነ ምንድነው የምታደርገው? እስከዛሬ ያስለመደችውን ይህ በሽታ ከመፈጠሩ በፊት የነበረውን ጊዜ በመጠቀም ሰባት ቀን ወይም ደግሞ ስድስት ቀን ከሆነ ስድስት ቀን አድርጋ እንድትጠቀም ነው ነብዩ عليه الصلاة والسلام ያዘዟል። ፋጢማ ኡማ ሐቢባ ቢንት ጀሕሽ እህቷ ከአሁን በፊት የቀራ ነው ነው የሐምና እህት ናት። كانت تحت አብድራህማን ብን አውፍ ነበር ያገባት። እሱ ሂድ ሰብዓ ሲኒን ለሰባት ዓመት ያክል ደም ፈሷታል። እሱ ለሰባት ዓመታት ያክል ማለት ትንሽ ትንሽ እየፈሰሳት ማለት ነው። ሸከት ላ ረሱላ ሰለላሁ ዐለይሂ ወሰለም አደመ ለነቢዩ አለይሂ ሰላቱ ወሰላም ኡታ አቀረበች ሁክም እንዲሰጧት። ፈቃል እንዳሉ ነቢዩ አለይሂ ሰላቱ ወሰላም እንኩቲ ተቀመጪ ተቀመጪ እንኩቲ ተቀመጪ ማለት ሶላቱንም ተቆጠቢ፣ ጾምንም ተቆጠቢ፣ መስጊድም አትግቢ፣ ቁርአንም አትንኪ፣ በቃ የመሳሰሉት አትቅሪ ምናምን ብዙ ይከተላል። እንኩቲ ተቀመጪ በሀይድ ሂሳብ ተቀመጪ ቀድረ ማካነት የነበረውን መጠን ተሕዲሱኪ ታግድሽ ትገድብሽ የነበረውን መጠን ሀይዶቱኪ እስከ ዛሬ ሀይድሽን የሚገድብሽን ያክል ቆጥረሽ ተቀመጪ ከዛም በኋላ ያ ስድስት ቀን ወይ ሰባት ቀን ያስለመድሽው ጊዜ ሲያልፍ አሉ ነብዩ አለይሂ ሰላቱ ወሰለም ተውተሲል ገላሽን ታጠቢ ወካነት ነበረች ይህች ሴት ተግተሲሉ ሊኩሊ ሶላቲን ለየሶላቱ ገላዋን ትታጠብ ሻወር ትወስድ ነበር። ይሄ የራሷ ፍቃድ እንጂ ነብዩ አዘዋታል። ثم اغتسلي ያሉት ነብዩ አለይሂ ሰላቱ ወሰላም የሀይዷ ጊዜ ሲቋጭ ሰባት ቀን ወይ ስድስት ቀን ሲያልፍ ገላዋን ታጥባ ሶላቷን ትቀጥላለች። ከዛም በኋላ ለየጊዜው መታጠቧ ይህ የራሷ በፈቃደኝነት ያደረገችው እንጂ ነብዩ አለይሂ ሰላቱ ወሰላም አዘዋት አይደለም። ተግባባን አይደል? ከአሁን በፊት የተባባልነው ነገር አለ። የአጋጣሚ ሙስተሐባ ሴት ሁልጊዜ በየወቅቱ ገላዋን ትታጠባለች ወይ? ካደረገች ታድርግ፣ ግን የለም ያለው ሊኩል ሶላቲን ውዱእ ታድርግ ነው። ሰሐባ የበሽታ ደም ያለባት ሴት በየጊዜው ውዱ ታደርጋለች። ሌላ አንድ አማራጭ ሙስተሐብ ደረጃ ይደርሳል ያሉት ሐዲስም ሳቢት ነው። ወቅቱን በማሸጋሸግ ምን ታደርግ? ሶስት ትታጠባለች፣ ሶስት ትቅበር። ለዙሁርና ለዐሱር አንድ ትቅበር፣ ለመግሪብና ለዒሻ አንድ ትቅበር፣ ለሱብሂ ለራሱ አንድ ትቅበር። ይሄን አሳልፈናል። ጀማዓ አድርጋ የምትሰግድ ሲሆን ማለት ነው። ይህም ሙስተሐብ ነው። አሁንም አይወጅብባትም ነው። ይህም አይወጅብባትም፣ ሙስተሐብ ነው። ብታደርገው ጥሩ ነው። ወላኪን ያለባት ዋጅብ ለየሶላቱ በየሶላቱ ጊዜ ውዱ ማድረግ ብቻ ነው ያለባት። እዚህ ግን አንድ ያገኘነው ነገር አለ። ኡምኩቲ ተቀመጪ ቀደረ ማካነ ተሕቢሱኪ ሀይዶቱኪ እስከ ዛሬ ጤናማ በነበርሽበት ጊዜ ሀይድ ሲገድብሽ የነበረውን ቀን መጠን ተቀመጪ። ሀይድ ነው በይና ሐራም የሆነ ነገር ሁሉ ሐራም ይሆንብሽ። ልክ ያ ቀን ሲያልፍ ደግሞ አላቆመም። ثم اغتسلي ገላሽን ታጠቢና ሶላትሽን ቀጥይ። አሁንም ደግሞ እየፈሰሰ ነው፣ ምክንያቱም የበሽታ ነው። ታጠቢ ያሏት ልክ ቀኑ ጊዜው ሲያልፋት ስትቀመጠው የነበረ وكانت ነበረች ኡመ ሐቢባ ነበረች تغتسل ትታጠብ ነበር ለኩል ሶላቲን ለየሶላቱ ገሏን ትታጠብ ነበር ወዝቦባት ነው አዛ ነው አይደለም በራሷ ፈቃደኝነት እግተሲሊ ለኩል ሶላቲን ብለዋት ቢሆን ኖሮ የወጅብ ነበር ማለት ነው ይሄን አላሉ ነብዩ عليه الصلاة والسلام። ከዚህም የምናገኘው ለኩል ሶላቲን ውዱእ እንጂ لكل صلاة ገላ ስጥበት የለም ቡኻሪና ሙስሊም ላይ በተዘገቡ ሐዲሶች ማለት ከዛ ውጭ ባለ ሐዲስ አጠጋግታ ካድርግ ሙስተሐብ ይሆናል። ምክንያቱም እዚህኛው ሐዲስ ጋር معارض ስለሚሆን ሶሒህ ቡኻሪ ሙስሊም ላይ የተረጋገጠው ላይ የለም ይሄ ነገር ሌላ ላይ ነው ያለው። እዚህኛው ጋር معارض ስለሚሆንብን جمع ለማድረግ ለማስማማት በሙስተሐብነት እንወስደዋለን ያንን እንጂ ትእዛዝ አይሆንም የሚለውን እንይዛለን እንወስዳለን ማለት ነው። ወፊ البخاري البخاري لا ላይ በተዘገበ ሐዲስ لكل ሊኩል من የሚለው ለየሶላቱ ውዱ አድርጊ ነው እንጂ የሚለው ገላ ታጠቢ የሚለው ተጓሰነ وهي لأبي داود وغيره አቡ ዳውድም ላይ የዚህ አይነት አለ ለወጅህን አፈር በሌላ አቅጣጫ እንደዚሁ ተዘግቧል ማለት ነው። አቡ ዳውድም ላይ ለኩል ሶላትን ውዱ አድርጊ ገላ ስጥበት የለም። አይሰማችሁም? ነቢዩ عليه الصلاة والسلام ኡመ ሐቢባን ምንድን ያሏት? እስከ ዛሬ ሀይድ ሲገድብሽ የነበረውን መጠን ያክል ይሄ በሽታ ከመፈጠሩ በፊት normal በሆንሽበት ጊዜ በየወሩ ወይ ስድስት ቀን ታይ ነበር፣ ወይ ሰባት ቀን ታይ ነበር፣ ወይም ደግሞ አንድ ቀን ታይ ነበር፣ ወይ ሶስት ቀን ወይ ዘጠኝ ቀን ወይ አስር ቀን ታይ ነበር። አሁን ይሄ በሽታ ከጀመረሽ በኋላ የዛኔ ያክል ቁጠሩ ካሁን በፊት የነበረውን ዓደትሽን ተጠቀሚ እያሏት ነው ነብዩ عليه الصلاة والسلام። ያንን ያክል ተቆጠሪ። ዝም ብሎ ደሞ በተከታታይ ሰባት ዓመት ያክል ነው ደም የፈሰሳት አሉ። በዚህ መካከል ላይ በየወሩ ካሁን በፊት የነበረውን ቀን ነው የምትወስደው። ይሄ ደም ከመምጣቱ በፊት ይሄ በሽታ እኔን ከመልከፉ በፊት ምን ነበር? አዎ ስድስት ቀን ነበር የማየው። ስድስት ስድስት ቀን ነበር በየወሩ የማየው። አሁንም ከየወሩ ስድስት ስድስት ቀን ታያለች ማለት ነው። ዝም ብላ በግምት እኮ ነው ደሙ ደሙ በተከታታይ እየፈሰሰ ነው ወሩም ሙሉ። ግን ስድስቱን ቀን ሀይድ ነው ብላ በሀይድ ሂሳብ ታየውና ሶላቷንም ታቋርጣለች፣ ጾሟንም እንደዚህ ልክ ስድስቱ ቀን ሲያልፍ ገላዋን ታጥባ ከዛም በኋላ በየወቅቱ ውዱ እያደረገች ሶላቷን ትሰግዳለች። ደሙ እየፈሰሰ ማለት ነው። ጾም ምንስሐብ ሙስሊም ላይ ያለ ማለት ነው። ወካነ ተፍተሲሉ ለኩል ሶላትን ለየሶላቱ ምን ታደርግ ነበር? ገላዋን ትታጠብ ነበር። ታዛ ነው አይደለም፣ በራሷ ፈቃድ ነው። ክሬ ነው ማለት ነው። እንጂ ለየወቅቱ ገላችን ታጠቢ ያስባለ አንድ የበሽታ ያለባችሁ ለው ካለ የትኛው ነው ተባብለናል። ከታዘዘች የትኛው ነው የምታዘዘው? በሙስተሐብነት ደረጃ ከማይወስዱ ኢብኑ ተይሚያ ረህመቱላህ አለ የትኛው ነው? አይ ማውሰራ ሳይወድምናል ሶስቱናል እ ሶስቱን ትክለት ዞርና አስርን አጠጋጋ መካከል ላይ መግሪብና ኢሻን አጠጋጋ መካከል ላይ ታጠባለች። ሁለቱን ትሰግዳለች። ከዛ ለስብህ ትታጠባለች። ሶስቱን ነው መታጠብ ነው ካለ ሙስተሐብ ነው እንግዲህ ሁሉ ወቅትን ላ ገስለ አለይሃ ኢለ ልውዱእ ወላኪን ተተወደኡ ሊኩል ሶላት ደግሞ ዘሩራ ስለሆነ ጊዜው ከገባ በኋላ ነው ውዱ ማድረግ ያለባት። ምክንያቱም ለዘሩራ ነው የተፈቀደላት። ለኩል ወቅት እየፈሰሰ ነው ደሙ። سلس البول ም ያለበት፣ سلس المذي ም ያለበት፣ سلس المني ም ያለበት፣ استحاضة ም ያለባት፣ የኡዙር ችግር ያለባቸው ሰዎች ሽንቱ እየፈሰሰ مذي እየፈሰሰ እያለ ውዱን አድርጎ ሶላቱን መቆም ብቻ ነው። ባይሆን እንዳይነጅስ ማሰር አለበት። እሷም እንደዚሁ ኩርሱፍ ወይንም ደግሞ ጥጥ ምናምን መሰል የተለያዩ ሞዴስ ምናምን የመሳሰሉትን ትጠቀማለች ማለት ነው። ቡኻሪም ላይ ያለው ወተወበኢ ሊኩሊ ሶላቲን ያሏት ለየሶላቱ ውዱ አድርጊ ነው ያሏት። ለየሶላቱ ገላሽን ታጠቢ አልተባለች። ይሄ ነው በቃ ሁክም وهي لأبي داود وغيره من وجه آخر يترجبه وأن أمي عطية كأم عطية يتزجبون حديث دقمون أم عطية مالنات أم عطية መስብያ ቢንቱ ከዕብ ትባላለች ወቂለ ቢንቱ ልሓሪስ አልአንሳርያ ሚን ኪባር ሰሓቢያት ኡማ አጥያ የምትባለው ታላቁ ሰሓቢይ ናት። ታላቅ ሰሓቢያ ናት። كانت تغزو مع رسول الله صلى الله عليه وسلم ከረሱሉ ጋር ዘመቻ ትወጣ ነበር። ጅሃድ ዘመቻ ትወጣ ነበር። ወንድ ሴት ናት፣ ጀግና ሴት تمرض በሽተኞችን ታስታምም ነበር፣ እንደ ነርስ ሆና ታገለግል ነበር። وتداوي الجرحى ቁስለኛን ህክምና ትሰጥ ነበር። የት የተመቱትን እዛ ጅሃድ ሜዳ ላይ ቁስለኛ መካከል እየተሯሯጠች መድኃኒት ውሃ የሚፈልጉትን ውሃ መድኃኒት የሚያስፈልገውን መድኃኒት ይህን ታደርግ ነበር። ኡማ አጥያ ቃተለት የውመ ኡሁድ የውመ ኡሁድ ራሷ ጦርነት ውስጥ በጨበጣ ገብታለች። ጦርነት የምን በሽተኛ ማከም ብቻ በጨበጣ ገብታለች። ኡማ አጥያ ቂታለል አብጧል የጀግና የጀግኖችን ውጊያ ነው ተዋጋች። ኡማ አጥያ ሸሂደት غسل بنت النبي صلى الله عليه وسلم ينبي يلج بموت السزي جنازون أطبال فعد أنا ذلك يتلج السكن بالآن النبي ما استمر وقال جرس وقال وأخذ عنها جماعة من الصحابة بذو صحابي يتكفى بذو أكا تنتمر وعلماء التابعين بالبصرة علماء التابعين تابعية بكاون في السمرات باصرة كتما عراق سكن بكتما بغداد باصرة ينبص بصرة مالك بصرة كتما وستنبرك እዛ ብዙ ዑለማዎችን አቀርላለች وحديثه أصل في غسل الميت ስለ غسل الميت حديث ከተወራ የኡማ عطية حديث ነው የሚመጣው تعد من البصريين ከበስርዮች ነው ተቆጠረው يعني أم عطية مالت هذه المرأة الشجعان رضي الله تعالى عنها قالت እንዲህ ትላለች ኩና ነበር በነቢዩ ዓለይሂ ሰላቱ ወሰላም ዘመን ነበር لا نعد لا نعد القدرة والسفرة ያለቻን ነፃ ያለንና ደፍረስ ያለን ደም بعد الطهر ከጡሁር በኋላ አንቆጥረው ነበር። شيئا ከምንም አንቆጥረውም፣ ከሀይድ አንቆጥረውም ነበር እያለች ባይሆን ባዕደ ዘመን ለሀይድ መሆን አለበት ያነጠቅ። ለምሳሌ አንድ ሴት ሰባት ቀን ነው ደም የምታየው። ከሰባት ቀን በኋላ የሆነ ደፍረስ ያለ ነጭ ነገር ቢወጣ ሀይድ አይደለም። ከሀይድ ዘመን በኋላ የመጣ ደፍራሳ كدرة ማለት ደፍረስ ያለ ማለት ነው። ደፍረስ ያለ ፈሳሽ ስፍራ የሆነ ዳለታ ነፃ ያለ ፈሳሽ ማለት ነው። ያ አይነት ትርፍ ፈሳሽ ቢመጣ ይሄ ነገር አዲስ ያላየሁት ነገር መጣ ከሀይድ ይመደባል ማለት የለባትም። ዘጠነኛ አስረኛ ብሎ አይቀጥልም። የለም አላስለመደችም። አካሁን በፊት ድንገት የመጣ ነገር ነው። ስለዚህ ይሄን በሽ እንደዛ አንቆ ከሀይድ አንቆጠረው ነበር እያለች ነው። ኩና ነበር ላነዑዱል ቁድረተ ወሱፍረተ ደፍረስ ያለንና ወሱፍረተ ዳለቻ ነፃ ያለን ፈሳሽ አንቆጥረውም ነበረ በዕደ ጡህሪ ከጡህር በኋላ ከጠራን በኋላ ከነበረብን ጊዜ ተጨማሪ የሆነ ነገር ሸይአን ከምንም አንቆጥረውም ነበር። ረዋሁል ቡኻሪ ወአቡ ዳውድ ወለፍዙ ለሁ አቡ ዳውድም ቡኻሪም ዘግበውታል። ወለፍዙ ለሁ አረፍተ ነገሩ አገላለጹ የማን ነው? የአቡ ዳውድ ነው። እንደዚህ እያለችን እያስተማረችን ነው ማጥያ ስለዚህ ሴቶች መካከል ላይ የሚፈጠር ነገር አለ። አንዳንድ ጊዜ ደሙ ወይ ጥቁር ደም ይመጣና የምንጠይቀው ምንድነው? ስድስት ቀን ነው ሰባት ቀን ነው አሄድ የምታዩ? አይ ሰባት ቀን ነው ስለመጥኩት ካሁን በፊት ሰባት ሰባት ቀን ነው ማለት የአጋጣሚ አራት ቀን ጀማይትና አምስተኛው ስድስተኛው ነፃ ያለ ጀማይ ከሀይድ ነው ከሀይድ አይደለም ሀይድ ነው ሀይድ አይደለም ይሄ ተፍራፍታ ፈሳሽ ሀይድ ነው ለምን የሀይድ ጊዜው አልሞላም፣ ገና ሰባት ቀን ያስለመደችው። እዚህ መካከል በክልሉ ውስጥ ከሆነ የተከሰተ የድፍርስና ንጻት ያለው ፈሳሽ ከሀይድ ነው የሚመደበው። በዕደ ጡር ካስለመደችው ጊዜ ገደብ በላይ ከሆነ ግን ይሄ ትርፍ ፈሳሽ የመጣው ሀይድ አይደለም፣ ዝም ብሎ ነገር ነው። ፈሳሽ በዕደ ጡር ነው ያለችው ራሱ ማዕጥያ ከጡር በኋላ ነው ያለችው። ከጦር በፊት ግን ከለሩ ቢቀየር ሀይድ ነው፣ ከሀይድ ነው የሚቆጠረው። አላህ ከዚህ ውስጥ ሲምባጥ የምናደርገው ማለት ነው። አንዳንድ ጊዜ ደግሞ አንድ ቀን ያዩና አንድ ቀን ይጠራሉ። አንድ ቀን አይተው አንድ ቀን ይጠራሉ። አምስት ቀን የሚያዩ ከሆነ ሶስቱን ቀን ሀይድ ያሉ ሌላውን አንድ መካከል ላይ ያለውን ቀን ዝም ብሎ ሊሆኑ ይችላል። ይሄ ራሱ ከሀይድ ነው የሚመደበው። የጥሩ ቀን ታጥባ ሶላት ትሰግዳለች አንበል ፊ አልቀውል ሰሒህ ራጅህ ማለት ነው። ይሄ ቢቻሉ ተንቢሃት ላይ ስፋት ነው የቀራ ነው ገብቷችኋል? ይሄ እናንተ ሳይሆን የእህቶቻችን ጥያቄ ነው። ጠይቁ፣ የሚጠየቅ ነገር ካለ የሚጠየቅ ነገር ካለ ጠይቁ። አንተም ለሚስትህ ጠይቅ። ሌላ ኡስታዝ ጋር እንዳትል ጎበዝ። እሷን ማስተዳደር እንኳን መቻል አለብህ። የሚስትን ሕክምና መቻል አለብህ። ኡስታዝ ከሌ እንደዚህ ነው አይሰማም? እሺ አሁንኛው በጣም ጨዋለሁ ቀጣይ وعن انس رضي الله تعالى ان اليهود ከአነስ እብን ማሊክ ረዲየላሁ ተዓላ አንህ አነል የሁደ አይሁዶች ይላል አነስ እብን ማሊክ أن اليهود አይሁዶች كانوا ነበሩ ኢዛ ሐደተል መርአቱ ፊህም ከአይሁዶች ውስጥ ሴት ሀይድ በምታይበት ጊዜ ኢዛ ሐደተል መርአ አንድ ሴት ሀይድ ስታይ فيهم እነሱ ውስጥ አንድ ሴት ሀይድ በምታይ ጊዜ لم يؤاكلوها አብረዋት አይመገቡም ولم يجالسوها አብረዋት አይቀመጡም ولم يشاربوها አብረዋት አይጠጡም ወለም ይሻሪ አው ወለም የቢቱ ማአሃ አብረዋትም አያድሩም አይተኙም። ለብቻዋ class አለ አርቀው ይወረውሯል። ረክሳለች ነው የሚባለው። አለይሁድ የፈዓሉነ ሀከዛ እንደዚህ ነበሩ። ወፊ ኩቱብህም አልሙሐረፍ መሐረፍ ከሆኑ ኪታባቸው ውስጥ እንደዚህ የሚል ምን ይላል መሰላችሁ? المرأة التي تحيض አንድ የወር አበባ ወይንም ፔሪድ ውስጥ ያለች ሴት ተሄነጅ ነጃሳ ናት ብለዋል። ወላ ተእኩሉ መዓሃ አብረሃት እንዳትመገብ ርካሽ ነው። ወላ ተሽረብ መዓሃ አብረሃት እንዳትጠጣ ምግብህንም እሷ እንዳታበስለው ውሃም እሷ እንዳትሰጥህ አሉ። እንደውም ወመን ናመ መዓሃ ፈሆነች አብሯት የተኛው ሰውዬ ነጃሳ ስለሆነ ገላውን መታጠብ አለበት ይላሉ። ፊኩቱብሂሙል ሙሐረፍ ነው። ይሄ ከአላህ የመጣ መጽሐፍ እንደዛ አይልም አይልም። ይሄንን የእነሱ ሙሐረፍ የተዛባ ስለሆነ ይህንን ሲሰሙ ሰሐቢዎች ምን አሉ? ነብዩ አለይሂ ሰላቱ ወሰላም ኻሊፉል የሁደ ወነሷራ ብለው አዘዋቸዋል። አይሁድና ነሷራዎችን ተቃረሩ ተብለው ስለታዘዙ ሰሃቢዎች እዚህ ላይ ለመቃረን ምን አሉ? አሰኑ ጃሚዑሁን አሉ። እኛ ግንኙነት እናድርግ እንዳሉ ተንደርድረው አአ እንደዛ አይደለም። አይሁድና ነሷራ እንደዚህ ተራቋቸው እነሱን መካለፍና እነሱን መቃረር ስላለብን እኛ ግንኙነት እናድርግ እንዲያ ረሱላህ አሉ። አአ ግንኙነት ማድረግ አይደለም እንደነሱም አናረቃቸውም፣ አንጸየፍም፣ ነጃሳም አንልም። ላባቸውም ነጃሳ ነው። እነሱ ረክተዋል ለብቻ መሆን አለባቸው። ይህን ሁሉ ውርድብኝ አናወርድባቸውም። ለምን እና ጠቢዓቱን ቢንት አልበሸር አው ቢንቱ አደም የአደም ልጆች የተፈጥሮ ስጦታ ነው፣ ጸጋ ነው፣ የጤንነት መገለጫ ነው፣ የሰው ልጆች የፍሬ መገኛ ነው። ራሱ የጥንስ ቀለብ ነው። ብዙ ጥቅም አለ ይሄ ነገር ተጀርባ ብዙ ነገር ጥቅም አለ። ስለዚህ እንደዚህ አይነት ውርጅብኝ አናወርድባቸውም። ግን አንድ ነገር አለ ቁርአን ያዘናል አዕተዚሉ ኒሳአ ፊል መሒዲ ብሏል አላህ። የሐይዱን ቦታ ሐይዱ የሚወጣበትን ቦታ ራቋቸው ነው ያለው። እነሱን አይደለም ፈዕተዚሉ ኒሳአ ብሎ አልሁየብ አላለም። ሐይድ ያለባቸውን ሴቶች ራቋቸው አይደለም ያለው። ፈዕተዚሉ ኒሳአ ፊል ነው የሚለው። ሴቶችን ራቁ፣ የቱን ቦታ ራቁ? ሐይድ የሚወጣበትን ብቻ እሱን ከዛ ውጭ ያለውን አስፈመተኛት ምን እያንዳንዱ መጠቀም የምትችለውን ሁሉ ትችላለህ። አዳሆል እስላም አዳሆል እስላም ጧራ ነው ትልፍልግ በማንኛውም ሰውነት በማንኛውም ቦታ እስከ ድረስ እነግራችኋለሁ ለአነከ لابد أن تتزوج وتخرج هل بعدما تخرجت ستتزوج إن كنت لا تستطيع الآن ስለዚህ በዛን ሰዓት ግንኙነት ብቻ አይቻልም። ግንኙነት በዋናው መስመር ግንኙነት አይቻል ከዛ ውጭ ባለ በማንኛውም መደሰት ይቻላል። ታበጀ ለሆል ስለዚህ ነብዩ አለይሂ ሰላቱ ወሰለም ምን አሉ? ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ እንዲህ ብለው መለሱ። አይሁዶች አብረዋት አይመገቡ ነበር። እናንተ ግን አሏቸው ሰሃቦችን እስነዑ አድርጉ ፈጽሙ ኩለ ሸይን ሁሉንም ነገር አድርጉ ኢለኒካ አይ ኢለል ጅማዕ ግንኙነት ሲቀር ኢለኒካህ ማለት ኒካህ መተሳሰር ማለት አይደለም። ጋር መተሳሰርማ ፈሆ ጃኢዝ ምን ሆና ማግባት ይቻላል። ኢለል ኒካህ ማለት አይ ኢለል ጅማ ኢለል ወጥ ግንኙነት ብቻ እንዳታደርጉ በዛ ቦታ ላይ ያ ክልክል። እሱም ብቻ እንዳታደርጉ እንጂ ከዛ ውጭ ያለ ነገር እንደፈለጋችሁ ሁኑ፣ ምንም ችግር የለም። ህፃናት ብለህ እንዳትርቅ እንዳትጠየቅ የዘውጀት ከፈየ በተፋሰራ አሁን ዋና አይሸተ ረዲየላሁ ተዓላ አንሃ ቃለት እንዲህ ትላለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ነበሩ ትላለች አይሻ የእምሩኒ ያዙኝ ነበር። የቤተሰብ በሚስተሐሪ የእምሩኒ ያዙኝ ነበረ። ፈአተዚሩ አሸርጥና ፈዩባሽሩኒ ያቅፉኝ ነበር። ወአነ ሐኢድ እኔ ሀይደኛ ሁኜ ሳለ ትላለች። ሀይደኛ ሁኜ ሽርጥ አሸርጭ ይሉኝና አሸርጥና ከዛ በላይ ያቅፉኛል ትላለች። አይሻ ረዲየላሁ ዐንሃ ሁለቱን ሐዲስ እናገናኛለን። ከሽርጥ በላይ በይነ ሱረቲ ወሩክባ በጉልበትና በእምብርት መካከል ያለውን part ብቻ አይገና አንድ ሰው መንካት አይፈቀድም እንጂ ከዛ ውጭ ያለውን ይበቃል ማለቷ ነው። በሷ ሐዲስ በላይኛው ሐዲስ ደግሞ ሁሉንም አድርጉ ግንኙነት ብቻ ሲቀር ነው ያሉት። ሀታ በጭን መካከል መግባትም ይቻላል ማለት ነው። ያን የላይኛው ሐዲስ ወላኪን አልሐዲስ አልአወል ሆ አቅዋ የሚያደርጉት እሱ ነው። ጠንካራ የሚያደርጉትም እሱ ነው። ይቻላል። ይሄንኛው more ለጥንቃቄ የተጠቀመችው እንጂ ያንኛውንም እንችላለን ማለት ነው። እንችላለን። ያንኛውንም እንችላለን። የትኛውን ማለት ነው? ገባ ያለው ገባ ያለው ለሚካህ የሚለውን እንይዛለን፣ እንጠቀምበታለን። ሙተፈቅ አለይህ ይሁን ይሄ ነው። ይሄ እትዛር አድርገሽ እንጠቀም ማለታቸው በእትዛር ውስጥ ማድረጋቸው more ወይ ደም እንዳይነካቸው የሆነ ነገር ለመከላከል ፈልገው ሊሆን ይችላል። ለምን ላይኛው ላይ ምንድን ያሉት መጀመሪያው ሐዲስ ሙስሊም ዘግበው ሐዲስ ላይ ከግንኙነት ውስጥ ሁሉንም አድርጉ ብለዋልና ተግባባን አይደል? እዚህ ለምን ሽርጥ ተጠቀመች? ይቻላል፣ ይችላል። ሽርጥ መጠቀሟ በይነ ሱራ ወሩክባ ላይ ያለው ሐራም ነው የሚል ክልክልን አያስብም። more ለጥንቃቄ አድርገውት ሊሆን ይችላል። እላይ በልቅ ፈቅደዋል። መጀመሪያ ግንኙነት ብቻ ነው የማይፈቀደው። ከዛ ውጭ ያለው እንዳለ መጠቀም ትችላላችሁ ነው። በይነ ሱራ ወሩክባ ራሱ አልቀየሩም፣ አልገደቡትም። እዚህኛው ላይ ግን ሽርጥ አሽርጥ አሸርጬ ያዙኝና የእምሩኒ ነብዩ ያዙኝና ፈአተዝር ሽርጥ አሸርጣለሁ ፈዩባሽሩን ያጥፉኛል ወአና ሐይድ እኔ ሐይደኛ እያለሁ ትላለች። ይሄ ለጥንቃቄ ሊሆን ይችላል። ከዛ ውጭ ራሱ በይነት ሱራ ወሩክ ራሱ ይቻላል። ወአዩኩም አምለኩ ሊኢራቢህ ግን ብለዋል። አንድ ያሉት ነገር አለ። እናንተ ውስጥ ግን ብልቱን የሚቆጣጠር እንደ ነብዩ ማን አለ? በጣም አደጋ ቦታ ነው ነው وعن ابن عباس رضي الله تعالى عنهما رسول الله صلى الله عليه وسلم في الذي يأتي مرآته ابن عباس رضي الله تعالى عنهما ያጋጣሚ ነብዩ አለይሂ ሰላቱ ወሰለም እስነዑ ኩለ ሸይን ለኒካህ ከግንኙነት ውጭ ሁሉንም ነገር ተጠቀሙ ሲሉ ያጋጣሚ ዝ መካከል ሸይጣን ገለባ ሊያመጣና አንድ ሰው ስሜቱን መቆጣጠር ሲያቅተው ግንኙነት ላይ ሊወድቅ ይችላል። ይህ አይደለም። በረመዳን ግንኙነት ያደረገ ሰሐቢ ያለ አይደል? በጾም በረመዳን ማለት የማይቻል ነገር ውስጥ ሊገባ ይችላል። ይሄ ነገር ቢፈጠር ምን ይጠብቀዋል ይሄ ሰው የሚለውን ቀጣዩ ሐዲስ ነገር ነው። عن ابن عباس رضي الله تعالى عنهما عن الله صلى الله عليه وسلم ከአላህ መላእክተኛ የተዘገበ ሐዲስ ነው። ስለዚ የእቲ ምርአተሁ አንድ ሰው ሚስቱን ግንኙነት ያደርግ ስለዚ ስለዛ ሰው ነብዩ እንዲህ ይላሉ የእቲ ግንኙነት የሚያደርግ ማለት የሚመጣ እምራአተሁ ሚስቱ ጋር የሚሄድ ማለት ግንኙነት የሚፈጽም ወሄ ሚስቱ ሐኢድ ሀይደኛ እያለች ግንኙነት የሚፈጽም ሰው በሀይድ እያለች ግንኙነት የሚፈጽም ሰው ስለዚህ ሰው ነብዩ እንዲህ ብለዋል ቃል አሉ ነብዩ አለይሂ ሰላቱ ወሰላም የተሰደቁ ቢዲናሪን አንድ ዲናር ሰደቃ ይስጣሉ ከፋራ አው ቢኒስ ዲናሪን ወየ ዲናር አንድ ሁለተኛ ግማሽ ይስጣሉ ግማሽ ዲናር ይክፈል አሉ ወጭ ከፋራ ቅጣት ማለት ነው ከፋራ በረመዳን ሰው ግንኙነት ሲያደርግ ምን ያደርጋል ምን ያደርጋል እጥቁ ረቀባ ነው አይደል ፈኢለም የግድ ሲያሙ ሸህረይኒ ሙተታቢዐይን አለበት ከፋራ አለበት አንድ የሆነ ነገር አሁንም በሀይድ ውስጥ ያለች ሚስት አቅፈ መተኛት ትችላለህ ተብሎ ተፈቅዶለት ግን ራሱን ሳይቆጣጠር ቀልቶ ግንኙነት ሲያደርግ አንድ ዲናር መክፈል አለበት ወይም የአንድ ዲናር ግማሽ መክፈል ሰደቃ መስጠት አለበት ብለዋል ነብዩ አለይሂ ሰላቱ ወሰላም ክለብ የእቲ ምርአተሁ ሚስቱ ጋር ግንኙነት የሚፈጽም ወይ ሀኢድ ሀይደኛ እያለው አንድ ዲናር ወይም የአንድ ዲናር ግማሽ ማለት ነው። አንድ ዲናር ምን ያክል ነው? አራት ነጥብ ሁለት አምስት ግራም ነው። አራት ነጥብ ሁለት አምስት ግራም የአንድ ግራም በብር ሲተመን ስንት ነው? አንድ ሺህ ብለን እንውሰደዋ። አንድ ግራም አንድ ግራም ወርቅ ስንት ነው? ዲናር በወርቅ ነው። አራት ነጥብ ሁለት አምስት ግራም ወርቅ ነው። አንድ ግራም ወርቅ ስንት ነው? አንድ ግራም ወርቅ ስንት ነው? አንድ ሺህ ምናምን ገባል እ ይለያል። አይ ተው ምን ከአራት ምን እንትን ወርቅ ኖርማል መካከለኛ ወርቅ ስንት? አንድ ግራም ወርቅ ስንት? እሺ ተው ታጥቦ ግንኙነት አታድርግ እንደተባለ ለማንኛውም አራት ነጥብ ሁለት አምስት ግራም ወርቅ አንድ ወርቅ ወይ የዚህን ሀፍ ይስጥ ማለት ነው። የአራት ነጥብ ሁለት አምስትን ግማሽ ይስጥ ማለት ነው። ይሄንን በብር አስቦ ሰደቃ መስጠት ማለት ነው። በአንድ ሺህ ብር ብናስበው ምን ይሆናል ማለት ነው? አራት ሺህ አራት ሺህ ሁለት መቶ ሀምሳ ብር ማለት አራት ሺህ ብር በአንድ ጊዜ ምን አይዲያ ለሆነ ይችላል رواه الخمسة أمس ዘግበውታል وصححه الحاكم حاكم ይሄን ሐዲስ صحيح ነው ብሏል وابن القطان ابن القطان ወረጃህ ገይሩሁማ ከብኑ ቀጧና ከሐኪም ውጭ ያሉት ሐዲሱ መውቁፍ ነው ያሉት ዑለማዎች መውቁፍ ነው ያሉት ይሄን ሐዲስ ይወጅባል ያሉት ኢማሙ አህመድ ብቻ ናቸው። ሶስቱ አይማዎች ግን የለም አይወጅብም የለም ነው እነ እብኑ ከሲር እስትግፋር ብቻ ነው ማድረግ ያለበት ነው። እንደውም ሶሒሁ ሐዲሱ መውቁፍ ነው። ሐዲሱ መውቁፍ ነው። እነ ሼኹል አልባኒ ምን የመሳሰሉ ሐዲሱ ሙጠሪብ ነው ያሉት። መትኑም የተምታታ በተለያየ ቦታ ላይ ሲገኝ የተለያየ ዘገባ ነው፣ የተለያየ መትን፣ የተለያየ ስም፣ ጭራሽ የተወዘጋገበ ነገር ነው። ስለዚህ ሐዲሱ መውቁፍነቱ የተረጋገጠ ስለሆነ ኢማሙ አህመድ ይወጅብበታል መስጠት አለበት አሉ። ሌሎቹ ደግሞ ሶስቱ አይማዎች አይወጅብበትም የለበትም ነው በቃ እስትግፋር ብቻ እብኑ ከቲር እስትግፋር ብቻ ነው እዚህ የለበትም። ብዙዎች አለ የተወሰኑ ኡሰይንም ተቀበሉታል ብቻ ሌሎች የለም ሐዲሱ መቁፍ ስለሆነ አይሰራበትም። እስትግፋር ብቻ ተውበት ብቻ ነው ማድረግ ያለበት። እነ ኢብኑል ቀይም እነ ኢብኑ ተይሚያ ይሄን ሶስቱ አእማዎችን የተቀበሉት ይሄ ሐዲሱ መቁፍ ኢማሙ አህመድ ብቻ ናቸው ይባላል ሐዲሱን የተቀበሉት ማለት ነው። ሶሂህ ሐዲስ ሐዲሳቸው ምን አልከኝ? ለማን የሚሰጠው? ምኑ ብሩ ወርቁ ምናምን ብሩ ለመታችን ሰደቃ ሲኩን የተሰደቀ እኮ ነው የሚለው ሰደቃ ያውጣ ነው ለምስኪን ሰደቃ ዘካ ለሚሰጣቸው ሰዎች ይሰጠዋል ማለት ነው። ሰደቃ ይሰጣል። አንድ ዲናርና ግማሽ ዲናር ግማሽ ዲናር ለምን ተባለ? ምርጫ ነው ወይ ሲባል አይ ምርጫ ላይሆን ይችላል። አንድ የሌለው ግማሽ እንደዛም ላይሆን ይችላል። ለምሳሌ አሉ ሲለይ እንደው ይወጅባል ብለን በሚለው በኢማሙ አህመድ መዝሀብ ብንሄድ ማለት ነው መጀመሪያ ሐዲሱ ምንድን ነው አለ መውቁፍ ነው እንጂ የለም አይወዝበትም። አሁን ያወራነው ይወዝባል ማለት አይደለም፣ አይወዝ ከፈለግ ማውጣት ይቻላል፣ አለበለዚያ አይወዝበትም። ኢማሙ አህመድ ብቻ ተቀብለውታል። ሶስት መዛቦች የለም ነው አይወዝም። ለምን ሐዲሱ መጀመሪያ ሰህ አይደለም፣ ሰህ አይደለም። መውቁፍ ሰህ ሲሐ ደግሞ ሰህሁ መውቁፍነቱ ነው መውቁፍነቱ ነው ሰህ ራሳቸው ነው አባስ የፈቀደ ነገር ነው። ሐዲሱ መውቁፍ ነው ማለት ነው። ለዛ ይዛጋ እና ምንድነው የሚያደርጉት? እሺ እንበልና ሐዲሱን ብንቀበለው ሐዲሱን ብንቀበለው አንድ ዲናርና ግማሽ ዲናር ለምን ተባለ ከተባለ አንድ ዲናር አወለል ሀይድ ላይ አንድ ልጅ ሰባት ቀን ሀይድ የምታይ ከሆነ የመጀመሪያው ቀንና ሁለተኛው ቀን ከፍተኛ ደም የሚፈሰው በዛን ሰዓት ግንኙነት ያደረገ አንድ ዲናር፣ መጨረሻ አካባቢ ያደረገ ብሶበት ያደረገ ደግሞ ሰባተኛውና ስድስተኛው ላይ ግማሽ ዲናር እንደዚህ ብለው አከፋፍለውታል። ይወጅባል ካል መጀመሪያ ይወጅባል መጀመሪያ ሶሒሑ አይወጅም ነው። ሐዲሱ መውቁፍ ነው መውቁፍ ለምን አስሉ በራአተ ዚማ ነው። መጀመሪያ በግንኙነት ላይ ዝም ብሎ ወንጀል ነው የሚባለው። አንድ ሰው ዝሙት በመስራቱ የሚከፍለው ክፍያ የለም። አንድ ሰው የሆነ የተከለከለው ሐራም በመስራቱ ክፍያ የለበት፣ ወንጀል አለበት ነው የሚባለው። ስለዚህ ከዚህ ሰው የሚጠበቀው እስትግፋር ብቻ ነው። በሀይድ ግንኙነት ማድረግ የራሱ የሆነ የወንጀል ዲግሪ አለው። ግን ይሄ ከዚህ ሰው የሚጠበቀው ከፋራ ሳይሆን አስተግፊሩላህ የአላህ ድጋሚ ይህን ነገር አላደርገውም ይላል። ንጹህ ነው የሚሆነው ወዳው በቃ ማለት ተውባ መመለስ ከፋር ማለት እንደ ትልቁ እንግዶችም ማለት ለዚህ እስቲግፋር ብቻ ነው እንጂ ወጅብ አልበላችሁ ትእዛዝ ውስጥ እንዳትገቡ። ሐዲሱ መቁፍ ነው። ሶስቱ መዛቦች አልተቀበሉትም። የተቀበሉት ኢማሙ አህመድ ብቻ ናቸው። እነ ኢብኑ ከሲር፣ እነ ኢብኑ ልቀይም እነዚህ እነዚህ ሁሉ ሐዲሱ መውቁፍ ስለሆነ የለም ለጥንቃቄ ነው። ለምሳሌ እነ ሁሰይንን ፈትዋቸው ላይ አውጥተውታል መሰለኝ። ይሄን ይሄን አራት ነጥብ ሁለት አምስት እንትን ዲናር ግራም ዲናር ወርቅ መክፈል አለበት የሚለውን አውጥተውታል፣ አስፍረውታል። ለእህትያጥ ነው፣ ለጥንቃቄ ቢያደርጋል ሰው ጥሩ ነው። እንደዛ አይነት ሙክተለፍ ያለበትን ነገር ቢያደርግ ከፋራውን ቢያወጣ ጥሩ ነው። ወላኪን ይወጅብበታል የሚል እንትን አንገባም። ሐዲሱ መውቁፍ ስለሆነ ወረጃ በይሁማ ወቅፈ ومنهم من يقول انه للتخيير والامر ليس للوجوب بل للندب ጥሩ ነው ነው ዋጅብነት አይደለም እዚህም ራሱ والامر ليس للوجوب بل للندب والاستحباب وهذا هو الراجع من حيث الدليل ከደሊል አንግል ስንመለከተው ቢያደርግ ጥሩ ነው ማለት ነው እንጂ ይወጅብበታል ይሄን ከፋራ ካላወጣ አይባልም والبسط في المطولات ረጃጅም ኪታቦች ላይ እና ታላላቅ ኪታቦች ላይ ሰፍሮላቸዋል የኺላፉ ቦታ እያሉ ነው። ዋና ቢ ሰይድ الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم ገብቷቸዋል አይወጭ አቤት ያለባት ሴት ጋር ግንኙነት ማድረግ ችግር የለም። እስቲሃዳ ያለባት ሴት ጋር ግንኙነት ማድረግ የሆነ ችግር ይፈጥራል ካልተባለ እንጂ ደሙ እየፈሰሰ ግንኙነት ማድረግ ይችላል። ሀይድ አይደለምና በሀይድ ጊዜ ግን ግንኙነት ማድረግ በጣም ብዙ ስህተት አለው። ራሱ መሐመድ በዶክተር መሐመድ ባሪ የሚባሉ ሰውዬ እንትና አሉ። በእንትን በሀይድ ሰዓት ግንኙነት ማድረግ አንደኛ የሴትዮዋን የእንትን ፍላ የግንኙነት ፍላጎት ይገድለዋል። አንድ ሁለተኛ ከማህፀን ውጭ ርግዝና ሊፈጠር ይችላል። ሶስተኛ የደም ቱቦዋ ሊዘጋ ይችላል። በዛን ሰዓት ግንኙነት ሲያደርጉ ወደ ውስጥ ይመልሰዋል። የተለያዩ ማክሮባቶች አሉ። በዛን ሰዓት ያፍነው ቀዳዳው ሊዘጋ ይችላል። ብዙ ጉዳት ያደርሳል። ሰውየው ላይ ጊዜ ሲታለ ከውስጥ የሚወጡ ብዙ ቆሻሻዎችና ብዙ ማክሮባት አሁንም አሉ። ጉዳት አለው ነው። ይሄንኛውም የበሽታው ደም ጉዳት ያመጣል የሚባል ነገር ከህክምና እስካልተገኘ ድረስ መጠቀም ይችላል። ሰውየው ምንም አይደለም፣ ሐራም አይሆንበትም። ሐራምና ክልክል የሚሆነው በሀይድ ጊዜ ብቻ ነው። ቁርአኑም ሐዲሱም የከለከለ ገባሽ? በሀይድ ሰዓት ለተደረገ ለተደረገ ግንኙነት ከፋረው አሃ ኢማሙ አህመድ ይወጅባል። ኢማሙ አህመድ ናቸው ተቀበሉት ብያቸዋል አይደል? ኢማሙ አህመድ ተቀበለውታል ሐዲሱን። ይሄ አሁን የቀረነው ሐዲስ ከፋራ አንድ ዲናር የሚሆን የዲናር ግማሽ ታወጣለች። ተቀባይነት አለው፣ ሐዲስ ተቀባይነት አለው፣ ይሰራበታል፣ ዋጅብ ነው ብለዋል። ግን ሶሒሑና ራጅሑ የትኛው ነው? አይወስም። ከፈለገ ያውጣ፣ ከፈለገ አይ ችግር የለም። ከፈለገ ያውጣ። ይሄ ትእዛዝ ሴትንም ወንድን ይመለከታል። ሴትን አስገድዷት ከሆነ ተገዳጅ ናት ሴት። ስለዚህ የለባትም እሷ እሺ ብላ እሷም ስሜቱን አብራ ቀስቅሳ ጨፍራ ከሆነ ወአለይሃ ማአለይ በእሷም ላይ በሱም ላይ ዋና ቢሰዒድ الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ አለይሰ ሀዛ አለይሰ አይደለም ምን አሉ ነብዩ አለይሂ ሰላቱ ወሰላም ኢዛ ሐደት المرأة አንዲት ልጅ ሀይድ ስታይ ለም ትሰሊ አትሰግድ፣ ወለም ተሱም አትጾም አይደል እንዴ አሉ ነብዩ አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም የሐዲስ ከኋላ አለበት ሐዲስ ረጅም ሐዲስ ያደርሰናል። ነብዩ አለይሂ ሰላቱ ወሰላም ጀነት ላይ ብቅ ስል ብዙ ፉቀራዎችን ድሆችን አየኋል። ጀነትን እንዳለ የሞሉትና ያጥለቀለቁት ድሆች ናቸው ለምን ብዛት ለወንጀል አይጋለጡም፣ ብዛት ለመጥፎ ነገር አይጋለጡምና ነው። የጀሃነም በር ላይ ብቅ ስል ደግሞ ረአይቱ አክሰረ አህሊሃ ኒሳኡ ብዙዎች የሞሏትና ጫጫታው የበዛው የሴቶች ድምፅ ነው። ሴቶች ናቸው ብዙን የሞሏት ያጨናነቋት አሉ ነብዩ አለይሂ ሰላቱ ወሰላም። ለምን ለምን ብላ ጠየቀቻቸው ሴትዮዋ። የክፉርነ አሏት፣ ይክዳሉና ነው አሏት። አየክፉርነ ቢላህ እንደ ከወንዶች ተበለጠ እነሱ በአላህ ይክዳሉ፣ አቂዳቸው የተበላሸ ነው እንደ ብላ ጠየቀቻቸው። ላ አይደለም ወላኪን የክፉርነ አልዓሽረ ትድድርን ውለታን ይክዳሉና ነው ይበላሉና ነው አላል ማለት ለው አሕሰንተ ኢላ ኢሕዳሁነ የባሎቻችሁን ውለታ ይበላሉ። ለው አሕሰንተ ኢላ ኢሕዳሁነ ኩለ ደህሪ እድሜ ልክህን ሙሉ ለነሱ ሙሉ ውለታ ራስህን ጽፍ ብታደርግላቸው ወራአት ሚንከ ሸይአን የውመማ አንድ ቀን ካንተ የሆነ ጥፋት ታየች ተቁል ማ ረአይቱ ኸይረን ቀጡ እኔ ካንተ ምንም መልካም ነገር ድሮንም አግኝቼ አላውቅም፣ ከአንተ ደስታ አግኝቼ አላውቅም ብላ እንክት አድርጋ ውለታዋን ትበላለች። ለዚህ ነው ባሎቻችን ውለታ ስለሚችሉ እንጂ አቂዳችን ስለተበላሸ አይደለም ጃሃንም ሲወጡት እና እነሁነ ናቂሳቱ አቅሊን ወዲንን ዲናቸውም ሆነ አቅላቸው በጣም ጎደሎ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ጎደሎ ነው። ለምን ጎደሎ ሆነ ሲሏቸው ዓለም አለይሰ ብለው ቀጠሉ። አለይሰ አይደለም እንደ ኢዛ ሐበቲል መርአ አንዲት የልጅ ልጅ ሀይድ ስታይ ለም ትሰሊ ወለም ተሱም አትጾም አትሰግድ አይደል እንደ አሉ። ስለዚህ ጉድለት አላት ማለት ነው። ጉድለት አላት። ምንም እንኳ አላህ የሻው ነገር አላህ በሷ ላይ የወሰነው ነገር ቢሆንም እንኳ ግን ጉድለት አለ። ግን ጉድለት አለ። ጉድለት አለ። በሀይድ ሰዓት አለመጾማቸው በሆነ ነገር ላይ ቀጥ ብለዋል ማለት ነው። እዛን ሰዓት የሚፈጥን ሰው እየሄደ ነው። እዛ ርቀት እየሄደ ነው። አለይስ አይደለምን? ዋናው አሁን የአቅላቸውን ጉድለት ማረጋገጫ ማድረግ ብቻ አይደለም። አንድ ሁክም እናገኘዋለን። አሀ ሀይደኛ ሴት ሶላት አትግድም ጾም አትጾምም ማለት ነው የሚለውን ሁክም ከዚህ ላይ እንወስዳለን። አሁን የተፈለገ ይሄን ይሉታል። ያንን አቅል አቅላቸው ጎደሎ ዲናቸው ጎደሎ ለመሆኑ ማረጋገጫ ነው ነብዩ ያመጡ። ግን ሌላ ሁክም እዚሁ እንጥላለን። አቅላቸው ጎደሎ ለመሆኑ ጅናቸው ጎደሎ ለመሆኑ በሀይድ ሰዓት ሶላት አይሰግዱም አይሰግዱም። አሀ ሀይደኛ ጾም አጾምም ሶላት አትሰግድም ማለት ነው የሚለውን ፈት እንወስዳለን። ለዚህ ነው እዚህ ቦታ ላይ ያመጡት እንጂ የሴቶች አቅል ጎደሎ ለመሆን መረጃ ብለው አይደለም ያመጡት እዚህ ቦታ ላይ። ነብዩ ግን ሲጠቀሙት ተጠቀሙት። ለዛ ነው ሐዲሱ ሙተፈቅ አለይህ ፊ ሐዲሲን ጠዊል ረጅም በሆነ ሐዲስ ነው የተዘገበው። ከኋላ ያለውን የነገርኳችሁ ጭምር በሀይድ ያለ ሴት ሶላት አትሰግድም፣ ጾምን አትጾም። ሐሩርያዎች ናቸው። ሐሩርያዎች ግን የለም። ሀይድ ሰዓቱ ነው ራሱ ብዛቱ ይቀጥላል። ሐሩርያ ኸዋሪጅ ሴቶች ኸዋሪጅ ዋና ረዲየላሁ ተዓላ አንሃ ቃለት ትላለች ለማ ጅእና ፈሪሰ ፈሪስ ስንደርስ አለች አይሻ ከመዲና ወደ መካ እየሄዱ በሐጀተል ወዳ በዘጠነኛው ዓመተ ሂጅራ ሐጀተል ወዳ ማለት ነው። የመሰናበቻው ሐጅ ነብዩ ለመጨረሻ ጊዜ ያደረጉት ሐጅ ማለት ነው። የሐጀተል ወዳዕ ጊዜ ወደ መካ እየሄዱ እያሉ ነብዩ አለይሂ ሰላቱ ወሰላም አይሻን ማስከተለዋት ነበር። የዛም ሰዓት ነው ሀይዳ ምን መጀመሪያ ነው ምንድን ነው አልቅሳለች ምናምን ማለት ምን ሆነች ነው የምታለቅሰው አሏት። እንትና ሲገቡ ቤት እያለቀሰች ነው። لماذا تبكي ምንድን ነው ወላይ ብቻ አይሻ ምንድን ነው የሚያስለቅስሽ ማለት ሄድቱ ሀይዳ ይዋል እና ታዲያ ይሄ ያስለቅሳል እንዴ هذا شيء قد قد جبل قد كتبه الله على بنات آدم ይሄ እኮ አላህ በአደም ሴቶች ላይ የወሰነው የፈጠረው እኮ ነው። የተፈጥሮሽ እኮ ነው። እንደውም የሴትነትሽ የሙሉነት መገለጫ ነው። የሚያስለቅስሽ አይ እሱ ያስለቅሳት ሀይዱ መምጣቱ ብቻ አይደለም። ለሀይዱ እንግዳነት መሆን ሳይሆን ያስለቅሳት ከሀጁ ከኡምራው ራሴን ገደብኩ ነው። ምክንያቱም በተመቱ ነበር ሐጅ ሐረመች። ተመቱዕና ቂራን ይባላል። ሐጅ ውስጥ እንጠራዋለን። ተመቱ ማለት ለተወሰነ ጊዜ ኡምራን ይሰሩና እዚህ መካከል ላይ ኡምራን ከጨረሱ በኋላ እስከ የሐጅ ጊዜ እስከሚደርስ ድረስ በመካከል ክፍተት ይፈጠራል። ተመትዑ ይባላል። ሐራም ነገር ሁሉ ለምሳሌ ሽቱ መጠቀም ይችላሉ፣ ግንኙነት ይችላሉ፣ የአካባቢ ልብስ መልበስ ይችላሉ። ኡምራቸውን አድርገው ሐጅ እስከሚደርስ ድረስ ክፍተት ማለት ነው። ተመትዑ ማለት ነው። ቂራን ማለት ደግሞ እንደሄዱ ሐጁ ዝም ብለው ያደርጋሉ። ሐጁ ውስጥ ኡምረዋል። ይሄ ቂራን ነው። የአጋጣሚ አኢሻ ደግሞ ሐጅ ኢህራም ያደረገችው በምን ነበር? በተመትዑ ነበር። እንደደረሰች ካባን ጠውፋ በይነ ሶፋ ያድርጋ እንትን ብላ ምን ለማድረግ ነበር ኡምራዋን ጨርሳ ሀጅ ድረስ በመካከል ለመፈታት ንጹህ ወይንም ደግሞ ያን የተከለከለችውን ነገር ምናምን ለመጠቀም ነበር። ግን ሀይድ ሆነ። ሀይድ ስትሆን ኡምራ ያሰራት ማለት ጧፍ አታደርግም። ጧፍ ክልክል ነው በቤቱላ መጠው። ስለዚህ ኡምራ የቀረብኝ ሀጅ ብቻ አድርጋ ልትመለስ ነው። ብቻ አድርጋ ልትመለስ ነው። የኡምራ ሰዓት ላይ ያልፍባት እና ወአን አይሻ رضي الله تعالى عنها قالت እንዳለች لما ጂእና ሰሪፍ ስንደርስ አለች ሄድቱ ሀይድ አየሁኝ አለች ሰሪፍ ስንደርስ ሰሪፍ የሚባለው የቦታ ስም ነው። 18 ኪሎ ሜትር ርቀት ላይ ነው ከእንትና ከመካ ማለት ነው። 18 ኪሎ ሜትር ርቀት ላይ ነው ሰሪፍ የሚባለው فقال النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ይፈዓሊ አይዞሽ አድርጊ ምን ችግር አለ ማይፈዓሉ الحاج ሐጃጅ የሚሰራው ሁሉ ስሪ ሁሉንም ነገር እየተከታተልሽ አብረሽ ተንቀሳቀሽ ከሐጃጅ ጋር ገይረ ነገር ግን አላ ተጡፊ ቢልበይቲ በይቱላህ እንዳትጠውፊ መስጊድ ነው ውስጥ እንዳትገቢ ወይንም ጠዋፍ ራሱ እንደ ሶላት ስለሆነ ንጽህና ያስፈልገዋል። ገይረ አላ ተጥፊ ነገር ግን ጠዋፍ እንዳታደርጊ ቢልበይት በይቱላህ ሐታ ተጥሁሪ ንጹህ እስከምትሆኚ ከሐይድ እስከምትጠሪ ድረስ ጠዋፍ ብቻ አይፈቀድልሽም። ከዛ ውጭ ያለውን ፈጽሚ አድርጊው አለ። ጠዋፍ ተተከለከለች ኡምራ ቀረ ማለት ነው። ምክንያቱም ኡምራ ማለት ጠዋፍና ሰዒ እና ጸጉር ትንሽ መቁረጥ ነው። የሶስቱ ድምር ውጤት ነው ኡምራ። ጠዋፍ ከቀረ ደግሞ አለቀላት። ስለዚህ ኡምራ ቀረብኝ ብላ አለቀ። ዋናው ቦታው ላይ ሐዲስ የመጣው አሁን ስለ ሐጅ ሁክም ላይ ነገር አስተዋል። ያ ብቻ ሳይሆን ጠዋፍ ላይ ሴት ልጅ ምን አላህ ማለት ነው ጠዋፍ አታደርግም በሐይድ ሆና ያለችውን ነገር ብቻ ነው እንጂ ዑምራ፣ ቂራን፣ ተመቱዕ ምን የሚለውን እንትኑን እንዲገባችሁ ምን የሚሆነው በቃ ጠዋፍ አይቻልም። ሐይድ ሆነ እንጂ ጠዋፍ ማድረግ አትችልም የሚለውን ሁክም እንድትወስዱ ነገር ግን ሌላውን ትሰራለች። ለምሳሌ ውቁፈል አረፋ አረፋ ላይ ትቆማለች፣ ሙዝደሊፋ ታድራለች፣ ጠዋት በስምንተኛው የት ትሄዳለች? ሚና ትሄዳለች። ሚና ላይ ያድና በዘጠነኛው ጠዋት የት ይሄዳሉ? ውቁፈል አረፋ አረፋ ላይ ይቆማሉ። ዘጠነኛውን ቀን ሙሉ ሀይደኛ ሆና ማለት ነው። ከዛ ማታ ፀሐይ ከጠለቀች በኋላ ሙዝደሊፋ ትመጣለች። ሙዝደሊፋ ያድሩና በማግስቱ በአስረኛው ጠዋት ደግሞ ሚና ይመጣሉ። ሚና ላይ ከፈለገ ይታዳሉ፣ ድንጋይ ትወረውራለች። ይህም ሁሉ ብዙ የሚሰራ ስራ አለ። بين والمروة ሳይና ጠዋፍ حول الكعبة ብቻ ነው የሚቀርባል። ኢፍዓሊ አድርጊ ፈጽሚ ማየፍዓሉ ልሓጅ ሐጃጅ የሚሰራውን ሁሉ ስሪ አይዙ ገይራ አላ ተጡፊ ግን ቤቱላህ እንዲሰለጠው ይችላል ተሳተፉ ይሄ ክልክል ነው ማለት ነው። በሐይድ ሁን ይሄ ነው ሁክም ለማሳወቅ وعن معاذ رضي الله تعالى عنه أنه سأل النبي صلى الله عليه وسلم نبي طيقاته معاذ معاذ رضي الله تعالى عنه أنه سأل النبي صلى الله عليه وسلم ما يحل للرجل لعند سو يميبك ألسن طيقاته من امرأته وهي حائض ከሚስቱ ሀይደኛ ሆና ምን ይበቃል ያ ረሱላህ አላቸው። ሚስቴ ጋር ምን ባድረግ እችላለሁ አለ ما يحل للرجل ለወንድ ሐላል የሆነው ነገር ምንድን ነው? ምን ምራአቲ ከሚስቱ ይሄ ሐይድ ሐይደኛ በምትሆንበት ሰዓት አላቸው። فقال እንዳሉ ما فوق الإزار ከሽርጥ በላይ ያለ ሁሉም ይበቃል አለ። ከሽርጥ በላይ ከሽርጥ በላይ ያለ ማለት ምንድን ነው? ከሽርጥ በላይ አጥፋት ልተኛ ትችላለህ። በይነ ሱረት ወሩክ መካከል ላይ እንዳትነቃ ከዛ ውጭ ያለ ከዛ በታች እግር አለ፣ ከዚህ በላይ ሌላ ሰውነት አለ። ሁሉንም መጠቀም ትችላለህ። ወይነ ሱረት ወሩክባ ያለው ደግሞ ከሽርጥ በላይ አቅፋት መተኛት ትችላለህ አለ። እዛም አኢሻ ረዲየላሁ ተዓላ አንሃ ካነ የእሙሩኒ ነቢ ሰለላሁ ዐለይሂ ወሰለም ፈአተግብ ፈዩባሽሩኒ ፈውቀል ኢዛር አጥፎኝ ይተኙ ነበር ብላለች። እነዚህ ሁለት ሐዲሶች እስነዑ እስነዑ እስነዑ ማሽእት ኩለ ሸይእን ኢለ ሁሉንም አድርጉ ግንኙነት ብቻ ሲቀር የሚል ያንኛው ጥቅል ሐዲስ አለ። አንድ ሁለተኛ የቁርአን አያው አለ። ምን ፈአተዚሉ ኒሳአ ፊል መሒድ የሐይዱን ቦታ ሐይዱ የሚፈስበትን እሱን ብቻ ራቁ የሚለው የቁርአን አያና እስነዑ ኩለ ሸይን ኢለ ኒካህ የሚለው ሁለቱ ተደምረው በአንድ ጎራ እናደርጋቸዋለን። እዚህ ደግሞ ከሽርጥ በላይ እና ነብዩ ሽርጥ ያዙኝ ነበር የሚለውን በአንድ ጎራ እናደርግና ሁለቱን ጀምዕ ማድረግ ያለብን ምንድን ነው ያልኳችሁ? ምንድን አልኳቸው? ሽርጥ ለብሰን ነብዩ ነብዩ ሽርጥ አሸርጭና ነብዩ ምን ሽርጥ አሸርጭ መጣና አብረው የሚተኙ ነበር አለ። ስለዚህ በይነ ሱራ ወሩክ ለመጠቀም አይቻልም ማለት ነው። ከዚህ የሚጠቀመው እዚህም ማፈው ቀል ዛር ይቻልለታል ብለው ነገሩት ለሙዓዝ። ሁለቱ ሐዲስ ተመሳሳይ ነው። የአይሻ ድርጊትና ሙዓዝን የነገሩት ማለት ነው። ሁለቱ እዛን ኢፍዓሉ ኩለ ሸይን ለኒካህ ኢለል ጂማ ግንኙነት ሲቀር ከዛ ውጭ ያለ ሁሉም ተጠቀሙ ማለታቸው ደግሞ ሀታ በይነ ሱረት ወሩት በራሱ አብረ መተቃቀፍ መነካካት ይቻላል ማለት ነው። ከቁርአን አየው ደግሞ فاعتزلوا النساء في المحيض የሀይዱን ቦታ ብቻ ራቁት ማለቱ በሀይድ ዘመን ማለት አይደል። في المحيض ማለት ሀይድ የሚወጣበትን ብቻ እሱን ራቁ ይላል ቁርአኑ። የቁርአን አያውና ወስነዑ ኩለ ሸይን ለኒካህ የሚለው አንድ ላይ አድርጋችሁ ሁለት ጀመዓ አድርጉ ነው ያልኳችሁ። ጀመዑን ነግሬያችኋለሁ። ምንድን ነው ያልኳችሁ? ምን አንድ ነገር ወይ አንድ የጨመሯት ነገር አለ። ምን ማፈው ቀሊዛር ከሽርጥ በላይ ማለት ይሄ ሽርጥ የሚባለው ሌላ ሊሆን ይችላል። የቅኔ አነጋገር ነው የተናገሩት። ከሽርጥ በላይ ማለታቸው ሌላ ነገር ብቻ እንዳትፈናቀሉ ወይንም ሌላ ነገር እንዳትነኩ ለማለት ፈልገው ኪና ከዚህ ኪና ይህ ዛሬ የሚለው ግንኙነት ብቻ አይቻልም ለማለት ያችን ፈልገው ሊሆን ይችላል። ከሽርጥ በላይ ከሽርጥ በላይ የሚለው ያችን ነገር አስበው ኪናያ ሚን ጅማዕ ይሆናል። ለምን ሁለቱን ለማገናኘት ይሄ ኢዛር የሚለውን ኪናያ አሚል ጅማዕ ቅኔ ተናግረው ነው። ግንኙነት ግን አይፈቀድም። ከሽርጥ በላይ ማለታቸው ግንኙነት እንዳታደርጉ ማለት ነው እንጂ ሁለት ትክክለኛው ሽርጥ ታስቦ ላይሆን ይችላል አንድ ይሄን አድርገዋል። ወይም ደግሞ ለሌላ ለጥንቃቄ ሊሆን ይችላል እንጂ ዋናውን ፈቅደዋል። ከፈቀዱ በኋላ እሳቸው መራቃቸው እኛም መራቅ እንችላለን፣ ማድረግም ይቻላል። ዋናው ቀውላቸው ግን ነግሮናል። ችግር በቀውላቸው ነግረዋል። በቀውላቸው በንግግር በአረፍተ ነገር ገልጸውናል። ችግር ታርጉታላችሁ ማለት ለሌላ ጥንቃቄ ሊሆን ይችላል እንጂ وعن ام سلمة رضي الله تعالى عنها قالت ام سلمة كانت النفساء አይድ ጨርስ ሐዲስ ኒፋሳ ውስጥ ነው የምንገባው። ኒፋሳ ማለት እንደ ደመል ሀይድ ነው። በዊላዳ በመውለድ ምክንያት የሚፈጠር ደም ሴቶች ሲወልዱ ወይም ሲያስወርዱ የሚከሰት የደም መፍሰስ ነው። ይህ ደም መፍሰስ በመውለድ ተከትሎ 28 ቀን ብዛት 28 ቀን ነው ተብሏል። አግለብ ሄደ ከተባለ 40 ቀን ተብሏል። ወይም እስከ 60 ቀን አክሰሩም ቀኑ ከሄደ ከገፋ እስከ 60 ሊሄድ ይችላል ብሏል። ግን ወላ ሐደ ወላ ሐደ ለቀለቴ ወላ ለከትረቴ ለብዛቱም ሆነ ለቀላልነቱ መነሻ መድረሻም የለውም። በቃ ደም ብለው ነው ያሉት። ከሸሪዓ አልመጣም፣ የሀይድም አልመጣም። ስድስት ሰባት ቀን ጋሊብ አድርገዋል እንጂ ነብዩ ይሄ ብቻ ነው አላሉ። አስርም ቀን አስራ አምስትም ምንም ሊመጣ ይችላል፣ ሊሄድ ይችላል ሁሉ ግን ለማንኛውም አርባ ቀን ነው ብቻ። ስለዚህ የወለደች ሴት የወለደች ሴት አርባ ቀን አርባ ቀን አራት ቤት ምናምን ይተኝበታል ማለት አርባ ቀን ሊሆን ይችላል። አርባውንም ቀን ደም የሚፈሳት ከሆነ ግን አንድ ቀን ፈሶ ራሱ ሊያቆም ይችላል። የዛን ጊዜ ወዲያውኑ ገላዋን ታጥባ ሶላት መጀመር አለባት። በአንድ ቀን ራሱ የግድ አርባ መሙላት የለበትም። እጃህል ውስጥ ያሉ ሴቶች ወይንም የሆነ አንተ ባልዩ የተወሰነ ጥንቃቄ ከሌለህና እዲን ላይ ጠለቅ ያለ እውቀት ከሌለህ ትበላሻለች። እሷ ማለት የሆነ ለፈሰስ የሆነ አካሄድ ያልተጣራ አካሄድ ነው የምትሄድ እድኗ ላይ ማለት ታስበላታለህ፣ ትበላለች እሷ እዚህ የግድ 25 ቀን 40 ቀን ምን ቀን ትቆይ ማለት አይደለም። ደሙ እስከሚፈስበት እስከሚያቆም ይደርሳል። ሁለት ቀን አይታ ካለቀ ሻውሯን ወስዳ ገላ ትበቷል። ጾምም ከሆነ በረመዷን መጾም ሌላ ችግር አለ። አልችልም ጾሙን፣ ይሄ ሌላ ጥያቄ ነው። ዋናው ግን የደሙ ጋር የተያዘ ፍትም ነው። እሺ ብታስወር ብታስወር የምታስወርደው ልጅ ተፈጥሮ ጀምሮ ከሆነ የሰው ልጅ አፍንጫ ቅርጽ የሚባል ነገር እየወጣለት ከሆነ ወይንም ከሰማንያ አንድ ቀን በኋላ የተወለደ ከሆነ አሁንም የሚወጣው ደም ደመ ኒፋሳ ነው። ከሶላት የሚከለክላታል፣ ከጾም የሚከለክላታል፣ ከመስጊድ የሚከለክላታል፣ ቁርአን ከመቅራትም ቁርአን ከመያዝም ከመንካትም ይከለክላታል። ከሰማንያ አንድ ቀን በኋላ የተወለደ ወይንም ውርጃ ቢፈጠር ማለት ነው። ምን ከጀመረ በኋላ ቅርጹ መፈጠር ከጀመረ በኋላ ቅርጹ ከመፈጠር በፊት ግን ብታስወርደው ከሰማንያ አንድ ቀን በፊት በስልሳ ቀኑ አንድ ህፃን የሆነ እንስር እንትን ብታስወርደው የሚፈሰው ደም የጉዳት ደም እንጂ የኒፋሳ ደም አይደለም። የዛን ጊዜ ሶላት አታቋርጥ። ደሙ እየፈሰሰ ትሰግዳለህ። ይሄን መጠንቀቅ ገብታችኋል? ያሁን አልገባችሁም? አልገባም? እ አዎ ሀይዱ በሀይዱ ሂሳብ ይወሰዳል ነው የአጋጣሚ 65 የሆነ ሴት እንትን ጥያቄ እዚህ ክታብ ላይ የሆነ ተፈጥሮ ይችላል 65 ዓመት የሆነ ሴት የሆነ 60 ጥያቄዎች 20 سؤالا عن احكام الحيض ስልሳ አምስት ዓመት የሆነ ሴት መውለድ አቁማለች። በቃ አልቋል። ሀይድም አቁማለች። ግን ስልሳ አምስት ምናምን አካባቢ ስትደርስ ደም ጀመራል። እስቲሃባ በተከታታይ አምስት ዓመት ደም ፈሰሳል። በየወሩ ከአሁን በፊት ያስለመደችውን በሀይድ ሂሳብ እየወሰደች ምን ታደርግ ነበር? ገለዋን እየታጠበች ስድስቱን ቀን ሰባቱን ቀን እየተቀመጠች ታስኬድ ነበር። ሀይድ ነው ብላ አሁንም ደም ከመጣ በሀይድ ሂሳብ ይወሰዳል። የበሽታ ደም አለ። ሰባም ዓመት ይሆናል፣ ሰማንያም ዓመት ይሆናል አዛውንቷ። እኮ ሀይድ እኮ ተቋርጧል። ሀይድ እኮ ሀይድ ጭራሽ أنا ما سمعت ولكن أسمع قصة هذه القصص المفترات والقصص المفترات والخرافات الموضوعة አለ ፋጡማ ሀይድ አይታታቅም ይባላል ያ ልጅ ሀይድ አይታ አታውቅም ጭራሽ ንጹህ ሴት ናት የሴቶች እንቁ ስለሆነች የጀነትን ሴቶች እንቁ ስለሆነች እሷ ደም ተለቃልቃ አታውቅም መስፈራ ያቅም ቆሻሻ ነው ይህንም ብለዋል እሷን ንጹህ ለማድረግ ነው እንጂ እንደውም ደም መምጣት አለበት ሴት ናት ሴትነቷ ራሱ የሴትነት ምልክት ማዕረግ ነው። ደም ቆሻሻነት አይደለም። ቆሻሻ ነው ደሙ። ግን የሚወጣው ሰው ቆሻሻ ነው ማለት አይደለም። ክስተቱ ጥሩ ነው እሷ ላይ መገኘቱ። ደሙ ነጃሳ ቢሆንም እንኳ አንተ ከኛ እንትን ሽንት ይወጣል ነጃሳ ነገር፣ ሰገራ ይወጣል ነጃሳ ነገር። እኛ መጥፎዎች ነን ማለት አይደለም። ወለቀድ ከረምና በኒ አደ ከውስጥ የሚወጣ ነገር አንድ ነገር ረካሽነቱን አይጠቁምም አይጠቁምም። ስለዚህ ፋጡማ ንጹህ ናት ይላሉ። ወላችን እንደና ሐሰን መጥሰንን ወልዳለች እና በእርግዝና ሰዓትም ደግሞ ደም ይመጣል። እንደሱ ኃይል ሊታይ ይችላል አጋጣሚ። ግን ጽንሱ በሚፈጠርበት ሰዓት ደሙ ቀጥ ነው የሚለው ለልጁ ቀለብ ይሆናል ነገር ለልጁ ቀለብነት ይኖራል። ولكن ቢመጣ በኃይል ሂሳብ የሚታሰብበት ጊዜ አለ። ኖርማል ጊዜዋን የምታይ ከሆነ እስከዛሬ ያስለመደች ያክል ደሙ እንደዛ የሚፈስ ከሆነ የበሽታ አይደለም normal ኃይል እንደዛ አይነት ክስተት አለ አጋጣሚ ይፈጠራል ብዙ ጊዜ። ሌላ አንድ ኃይለኛ ሴት አንድ ኃይለኛ ሴት ልክ ሱብሂ አዛን ከማለቱ ፈጅር ከመውጣቱ ፈጅር ከመውጣቱ ቀደም ብላ ለአንድ ደቂቃ ነው ለአምስት ደቂቃ ነው ቀደም ብላ ንጹህና ከተገኘ ጾም ከሆነ ቀኑ ሙሉ መጾም አለባት። ገላዋን የምትታጠበው ፈጅር ውስጥ ቢሆንም እንኳን ምንም ያዝ ያጋጣሚ አንድ ሴት ፈጅር ከወጣ በኋላ ሀይዷ ቢያቆም ቀኑን መጾም አትችልም። የለም አትጾመውም ቀኑ ሙሉ ምክንያቱም ቀኑ ውስጥ ገባ ብሎ ነው የጠራቸው። ከፈጅር በፊት ቀደም ብላ ከጠራች ፍጥበቷ በፈጅር እንኳ ቢሆን ችግር የለም እንደ ጀናብተኛ ማለት ነው። አሁንም አሱር ላይ ትሄዳለህ፣ መግሪብ ላይ መግሪብ ልክ ፀሐይ ከመጥለቋ በፊት ሀይድ ብታይ አንድ ሴት ጾሙ ይበላሻል። ከመግሪብ ፀሐይ ከገባች በኋላ ሀይድ ቢመጣ የቀኑ ጾም ትክክል ነው። ካሁን በኋላ ለብስ ቆጠባለ የዚህ የተሰወሩ እንትኖችን ሀካሞችን መልቀም አለባቸው። እሺ አዎ በረመዳን ራሱ ፈትዋ ዑለማዎች የሰጡን ነገር አለ። መድኃኒት መጠቀም ይችላሉ። ረመዳኑን ሙሉ ኢቲካፊንም ቁርአንንም እየቀራው ረመዳኑን ሙሉ በሰላም መጾም አለብኝ ከሰዎች ጋር ካለች መድኃኒት መጠቀም ፈትዋ ሰጥተዋል ዑለማዎች። ወላኪን ዑሰይምን አንድ በጣም የሚመክሩን ነገር አለ። ይሄንን የሀይድን ጊዜ የሚያዛባ መድኃኒት አትጠቀሙ፣ እስቲሃባ ያመጣል ነው። እስቲሃባ ለምሳሌ ኪኒንና መርፌ ራሱ ይለያል። አሁን መርፌውን ለእርግዝና መከላከያ ምናምን ምናምን የሚጠቀሙት ነገር አለ አይደል? እሱ እንዲያደርጉ ችግር የለም እንጂ መርፌው የኪኒኑን ያክል ጉዳት የለውም ነው። ኪኒኑ ከሆነ ግን ሀብታምትኑ ራሱ የማጋባት ባህሪ ያለው ሀይዱን አመጣጡ ያዛባዋል በቀጣይ ወር ይህን በማትስበት ጊዜ አመጣጡ ይተዛባል። ስምንት ቀን የነበረው አስር ቀን ምን እንዳለ ይምታታባታል። በሽታ ሊያመጣ ይችላል። በአስር ቀን ይሻላል። ለረመዷን የሚጠቀሙት ሰዎች አሉ። ይሄን የእርግዝና መከላከያ እና ይሄንኛው ይለያያል። ይሄንኛው እዚህኛው ላይ ሲሰጡ ይሄን ነገር ሰው ቀጥ የሚያደርገው ነገር ማለት ነው። ሀይድ እንዳይመጣ ቀጥ የሚያደርገው ነገር ይጠቀማል። ዑለማዎች ይቻላል፣ ችግር የለም። ፈቅሙ ጾማም ጾም ነው። ረመዳን ጾም ትችላለች ፈቅላቸው ወላኪን አለማድረጓ አለይሃ አንቱሕበ ማ ከተበሁ ላሁ አለይሃ አላህ በሷ ላይ የጻፈውን ነገር ተቀበላ ወዳ መቀበል አለባት። በዛ ውስጥ አላህ ዑዝር ሰጥቷታል። ተብላ ችግር የለም አናት ባለበት አካባቢ አትጠቀም እንጂ ትብላ። እንደውም አለመብላቷ ክልክል ነው፣ ሐራም ይሆንባታል። መጠቀም ማፍጠር አለባት ይቻላል። አላህ አላህ የቀሰመላትን ትጹም እንጂ እንደዚህ አይነት ነገር ባትጠቀም አውላ ነው። ብታደርገው ግን ምን ሐይሱ ሸሪዓ ምን ሐይሱ ሁክም ይቻላል። መፈትወት ተባባናል። ለምሳሌ በዙር አሳልፈው አሳልፈው ነገር የሚጠቅመው ወደው የሚሰሩ አልገባኝም። አልገባኝም። በወር ውስጥ ሀይድ ታያለች። መድኃኒት በመውሰዷ ምክንያት ሀይድ ቀረ። በሚቀጥለው ወር የዛን ወር ብቻ ወር ውስጥ ላይ ክትሆንም ከላት ከዛ ወር ውስጥ ትተዋለች። ለምሳሌ እነዚህንም ስድስቱንም ቀን እዛ ውስጥ አስገብታ ትተዋለች። የትኛው ረመዳን ውስጥ ያለው የሚያልፈው ያለፈውን ቀን አለፈው ውስጥ ስድስት ቀን ወይ ሰባት ቀን ይቀራል። ሌላ ቀዶ አለባት ወይ ለነዛ ለስድስት ቀን ለሰባት ቀን እስቲሓዷ ይሆንባታል፣ በሽታ ደም ይሆናል። እስቲሓዷን ይፈጥርባታል እኮ እያለ ነበር እንትን መድኃኒቱ እስቲሓዷ እንዲመጣ ደሟ እንድምታታ ያደርገዋል። አመቱ ሙሉ ሊቀጥልባት ይችላል። ደግሞ እንደዚህ አይነት የምትጠቀም ከሆነ ብዙውን ጊዜ ራሱ እንትኖች ዶክተሮችን ይከለክላሉ። የትኛው ይሄ እንትን ወሩን ለማዛባት ረመዳንን ለመጾም ብዛት ይሄ እኛ ሀገር ላይ የለም። ሳውዲ ምናምን ሀገር እዛ ነው እንደዚህ የሚጠቀሙት። ፈትዋም የተሰጠው እዛው አስር ቀን ቢሆን አስሩን ቀን በሀይድ ሂሳብ ነው አሁን የምትይዘው እስቲሃባ መሆኑ እስከሚረጋገጥ ድረስ እስቲሃባ ስፋት ይኖረዋል። እንደዚህ ብቻ አይደለም። እስቲሃባ መሆኑ እስከሚረጋገጥ ድረስ የበሽታ ደም ብቻ ብለን አንወስዱም። አሁን አሁን አስር ቀን ከሆነ አስሩን ቀን ራሱ በሀይድ ሂሳብ ነው የምትወስደው። አይ አይ አንዳንድ አጋጣሚ አሁንም እኮ አለ። በመድኃኒትም ሳይሆን እንደዚህ አይነት አጋጣሚ አለ። አንዳንድ ሴቶች ሰባት ያሉ ይሆ ቀጣይ ወር ላይ ደግሞ ስምንት ይሆናል። አንዳንድ ጊዜ ይገፋል። እስከ አስር ራሱ የሚሄዱ አሉ ድንገት አይነት አጋጣሚ አለ። ድንገት ያላስለመዱት ነገር በሆነ ወር ላይ ይፈጠራል። እንደ ሀይድ ሂሳብ ነው የሚወሰደው የበሽታ ደምነቱ ቀጣይነት እስከሌለው ድረስ ቃለት ካነት ንፋሳኡ ይሄ በልደት የሚፈጠር ደም ነው ብለናል። ንፋሳ የሚባለው حكمه حكم الحيض ነው። ሀይድ የሚከለክለውን ሁሉ ንፋሳ ይከለክላል። በሀይድ የሚወስድ ያለ ነገር ሁሉ በንፋስ አለ። በቃ አንድ አይነት ናቸው ማለት ይቻላል። ሸርዑ ነብዩ عليه الصلاة والسلام በአንድ አይነት ነው የገለጹት ሲገልጹ ካነትን ኑፈሳኡ ኒፋስተኞች ነበሩ ትላለች ኡሙ ሰለማ። ኒፋስተኞች ወልደው የሚቀመጡ ሴቶች ፈሳሽም የሚፈሳቸው ሴቶች ነበሩ። تقعد ትቀመጥ ነበር። ፊአህድ ነቢይ ሰለላሁ ዐለይሂ ወሰለም በነብዩ ዘመን ትቀመጥ ነበር። በዕደ ኒፋሲሃ አይ በዕደ ውላደቲሃ ከወለደች በኋላ ትቀመጥ ነበር። ኑፈሳ ማለት ንፋሰኞች ማለት ነው። እነሱ ስያሜ ንፋሰኞች ተቅዑዱ ይቀመጡ ነበር። ሲአሪነት ሰለላሁ ዐለይሂ ወሰለም ዘመን ይቀመጡ ነበር። በዕደ ኒፋሲሃ አይ በዕደ ውላደቲሃ ከወለደች በኋላ እያንዳንዷ ሴት ከወለዱ በኋላ ይቀመጡ ነበር። በነብዩ ዘመን አርበዒነ የውመን አርባ ቀን ይቀመጡ ነበር አለ። አዛ በቃ የግድ አርባ ቀን መሆን አለበት እንዴ ሴት ሁሉ የወለደ ሁሉ ይሄ እሷ አጋሊቡን ወይንም ደግሞ አግለበን ኒሳስ ብዙሃን ሴቶችን ነው ያየችው። ለዚህ ነው አሁን አራት ቤት የሚተኙ ሴቶች ብዛት ምን ያክል ነው? አንድ አርባ ቀን ነው አይደል ብዛት የሚያደርጉት ይሄን ነው አግለበ ኒሳ ነው ብዙሃኑ ሴት ነው። በነብዩም ዘመን እንደዚህ ነበር ማለት ነው። በቃ ከአርባ ቀን ውጭ የለም ማለት ነው። ያጋጣሚ ኒፋስተኝ አራት ይቀመጡ አርባ ቀን ችግር የለም ከተቻለ ስልሳ መቀመጥ ይቻላል። ወላኪን ሁክሙን ለመስጠት ደሙም እስከሚፈስበት ጊዜ ብቻ ነው። 28 ቀን ሊሆን ይችላል፣ 20 ሊሆን ይችላል። እንደውም ፉቃዎች ምንድነው የሚሉት ለሐደ ያቀል ቀላል ለመሆኑ ምንም ቀድረ መጀት ሊሆን ይችላል። በትንሽ ቅጽበት ይወጣና ሊያቆም ይችላል። ትንሽ ትጭ ሊፈትና ያቆማል። ቀስ ይችላል። ከዛም በኋላ የትም አይነት ሊሆን ይችላል ሊሆን ይችላል። ግን ምን አድርገዋል መሰላችሁ? አርባ ቀን የሚለውን ትንሽ አጥባው ራሱ ዶክተሮች ወይንም ደግሞ የህክምና ባለሙያዎችን የሆነ የደገፉት ነገር አለ። ይሄ ኒፋስ ደም የሚፈሰው አሉ ስትወልድ ማህፀኑ ይገለብጣል። ስትወልድ ልጁን ገፍቶ ለማስወጣት ይገለበጥና ብዙ ቦታውን ይለቃል። ሁለተኛ ይለጠጣል ከአቅሙ በላይ እነዛ በመለጠጥ የተበጣጠሱ ጅማቶች ቦታቸው እስከሚመለሱ ድረስ አርባ ቀናት ያክል ነው የሚጨርስባቸው ብለዋል። ወር ከምናምን ሀያ ስምንት ብዙሃን አርባ ቀን ድረስ ሊሄድ ይችላል ብለው ሀታ እንትኑ ጋር አገናኝተውታል። በቦታቸው ተመልሰው ገና ምን ይላሉ ይኮማተራሉ። ጠበቅ ይላል ማህፀኑ መጀመሪያ ተለጥጦ ነበር በሚል ቦታው እስከሚመለስ ድረስ አርባ ቀናትን ያክል ይጨርሳሉ። በዚህ ነው ያ ነገር እስከሚፈቀድ ድረስ ደግሞ በተጠበበ ወይንም ደግሞ ለመዳን ባስፈለገ ቁጥር እንደ ለአርባ ቀናት ያክል ትንሽ ትንሽ ደሞች ሊፈሱ ይችላሉ የሚለውን ሁክም ያሰጡት ይመጣል እና አርባ ቀን ብቻ ብላችሁ ገምታችሁ እንዳትወስዱ። እሷ أكثر النساء ን ተመልክታ ነው ይሄን ያደረገች እንጂ በሰላሳም ቀን ሊያቆም ይችላል፣ በሀያም ቀን በአንድ ቀንም በግማሽ ሰዓትም ሊያቆም ይችላል፣ ስልሳም ሊያልፍ ይችላል። رواه الخمسة إلا النسائي ነሳኢ ሲቀሩ አምስቱ ዘግቦታል። واللفظ لأبي داود አረፍተ ነገሩ ወይም የአረፍተ ነገሩ አስተካክ ለአቡ ዳውድ ነው። وفي لفظ له ለዚሁ ለአቡ ዳውድ በዚሁ አገላለጽ ወለም የእሙርሃ ነቢ ስለ ላ ስለም ነቢዩ አላዘዟትም ኒፋሰኛዋ ቢቀባኢ ሶላት ኒፋስ ኒፋሳ የነበረባትን ሴት የመውለድ ደም ሲፈሳት የነበረችን ሴት በሶላት ቀባ አላዘዟትም። ወሰሐሐሁ ልሐኪም ሐኪምም ሶሒህ ነው ብለዋል። ቀባ የለባትም። ሀይደኛም ሆነች ኒፋሰኛ በኒፋሳና በሀይድ ሰዓት ያሳለፉት ሶላት ቀባ የለባቸውም። ጾም ግን ቀባ አለባቸውም። ለምን? ነብዩ አላዘዙም ነው የተባለው። ህክማውን አይሻ ስትናገር ወለም የእሙር ወለም ኑእመር አልታዘዝንም፣ ነብዩ አላዘዙንም ነበር። ጾምን ቀባ አውጡ ብለውናል፣ ሶላትን ግን አላዘዙንም ነው አለች። ወላኪን ዑለማዎች የራሳቸውን ግምት ሰጥተዋል። ጾም የታዘዘው በአመት አንድ ጊዜ ብቻ ስለሚመጣ ነው። በጣም አነስተኛ ቀናት ስለሆኑ ቀዷም አያስቸግርም። ሶላት ግን ያሳለፈችውን በየወሩ ሰባት ሰባት ቀን በየወሩ አልፋታል። ያንን ሁሉ ሰባት ሰባት ቀን ቀዷ በየወሩ ያለባትን በጣም ልፋት ነው። ስለዚህ ከሷ ላይ ጉዳትም አለመሸቀቱ ተጅልቡ አታይሲ እንደዚህ አይነት ችግር በሚመጣበት ሰዓት አንዳንድ ጊዜ ሸሪዓችን ሸሪዓተ ሰምሐ ገራገር ሲል ነው ለችግር ችግር የለም እንደዚህ አድርገው ብሎ ሌላ አማራጭ ይሰጣል። መሸመ